قل إن الله الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفينا نبينا محمد وعلى آله وصحبه وسلم وأما الكتب الخاصة بالرد على أهل البدع فهي كثيرة منها على سبيل المثال من الكتب من الكتب القديمة كتاب الاعتصام للإمام الشاطبي أما الكتب الخاصة والسنين نيبالو كتابوش أما الكتاب الخاصة بزيزور علي يتخصصوا لتتعفوا في الرد على أهل البدع لا أهل البدع نلس بمستزور عليك تتعفوا كتابوش لما تكسي أكل فهي كثيرة صعب بزونج منها كسوس على سبيل المثال عندما سالي نت يميتك أسو من الكتب القديمة قدمت كونت مؤلف وجندمو كقدمت صحابي وجوست كصحاب وجوست كتاب الاعتصام للإمام الشاطبي على اعتصام إني بالو الإمام الشاطبي يصحاب كتابنا ما شاء الله كتاب مفيد جدا መሳይል አልሙርሰላ ምንድን ነው? እያንዳንዱ ብዙ ነገር ከቢዳ ከታሪፉ አንስቶ ብዙ ነገሮች እንዳስሷል። በሁለት ሙጀለድ የታተመ ነው። በአንድ ሙጀለድም የታተመበት ሙናሰባ አለ። በጣም ጥሩ ኪታብ ነው። ሌላኛው ኪታቡ ኢክትዳእ ሲራጥ አልሙስተቂም ኢክትዳእ ሲራጥ አልሙስተቂም የሚለው ለሼኹል እስላም ኢብኑ ቴሚያ ሼኹል እስላም ኢብኑ ተይሚያ የጻፈው ኪታብ እሱም እንደዛው በቢድዓ ላይ የሚያጠነጥን ነው ኢቅቲዳው ስርዓት ሙስተቂም ደግሞ የነሳራዎችንም ጭምር ነው የሚዳስሰው ግልጽ ነው እነሱ ጋር እንዴት ፈጠራ ነው ግልጽ ነው ብዙ ሰፋ ባለ መልኩ ነው የጻፈው ለሼኹ ልእስላም ኢብን ተይሚያ ነው ፈቀድ استغرق الرد على المبتدعة በሙብተዲዎች ላይ መልስ በመስጠት ጥልቅ በሆነ መልኩ ያስቀመጠው ኪታብ ወቀድ ይስተግረቅ ይስተግረቅ ማለት ማለት ስምጥ ብሎበታል ማለት ነው። ስምጥ ብሎበት ወይም ደግሞ ወደ ውስጥ ገባ ብሎ በጣም ተንትኖታል። አረዱ አለል ሙብተዲያ በሙብተዲዎች ላይ መልስ በመስጠት ዙሪያ ጁዝአን ከቢራ ትልቅ የሚባልን ክፍል ይዞ ነው በዛ ላይ በማብራራት ላይ ሄደው ማለት ነው። ከቢራ እሱም በአንድ ሙጀለድ ያለቀ ኪታብ ነው ሌላኛው ኪታብ ኢንካሪ ልሐዋሪፍ ወልቢድዒ የሚለው ኪታብም እንደዚሁ ተጠቃሽ ነው ለብን ልወዳህ የጻፉት ኪታብ ነው ኪታቡ ልሐዋሪፊ ወልቢድዒ ልጠርጡሺ ጠርጡሺ የጻፈው ኪታብ ነው ይህም በጣም ጥሩ የሚባል ኪታብ ነው كتاب الباعث على إنكار البدع والحوادث لأبي شامة አቢሻማ የጻፉት ኪታብ ነው ማለት ነው። ከርዕሳቸው እንደምትረዱት ራሱ የኪታቦቹ ይዘትን ራሱ ይናገራል ማለት ነው። የኪታቡ ርዕሱ ራሱ ስያሜ ማለት ነው። ወሚን አልኩቱብ አልዓስሪያ ዓስርይ ከሆኑ ዑለማዎች ከተጻፉት ዓስርይ ማለት በዘመናችን ካሉ በዘመናችንም ኖሮ ከሞቱት ማለት ነው ብቻ በዚህ ዘመን ከነበሩት ዑለማዎች ከተጻፉት ኪታቦች ውስጥ ኪታቡ አልኢብዳዕ ፊ መዳር ልኢብትዳዕ للشيخ علي محبوب يصافطنا ما شاء الله كتاب مفيد جدا እኔ ሀቂቀተን በቢዳ ዙሪያ ላይ ተጻፉ ከምላቸው ኪታቦች ውስጥ በጣም እኔ የሆነ ያጠገበኝ የሚያረካ ኪታብ በጣም ልዩ ኪታብ ነው እንደው ግዙና አንብቡት፣ እጋብዛቸዋለሁ። ቤተሰባ ግዙ። እስቲ ኪታብ መግዛት ደግሞ ልመዱ። አሁን ኪታብ መግዛት ያለመደ ተማሪ ወደፊት ይገዛል ማለት ትንሽ ይከብደኛል። ኪታብ ግዙ፣ ገና ጀማሪዎች ሆናችሁ፣ ግልጽ ነው እና በጣም ማሻ አላህ የሚገርም ኪታብ ነው። الإبداع في مضار الابتداع للشيخ علي محفوظ የጻፈው ኪታብ ማሻ አላህ በጣም ምርጥ ኪታብ لأن كتاب السنن والمبتدعات المتعلقة بالأذكار والصلوات للشيخ محمد بن أحمد الشقيري الحوامدي يتعفت نو يو رسالة تحذير من البدع للشيخ عبد العزيز بن باز نو أترى على كتاب نو جن درون ولا يزال علماء المسلمين يا ولا يزال التوجد علماء المسلمين የሙስሊም የኢስላም ታላላቅ ሊቃውንት ዑለማዎች አልሐምዱሊላህ ምስጋና ለአላህ ይገባውና ينكرون البدع ቢድዕ ቢድዓን ኢንካር ከማድረግ ከመከልከል አልተወገዱም ይላል ويردون على المبتدعة በሙብተዲዎች ላይ መልስ ይሰጡ ነበረ ምን ኺላሊ ሱሑፊ በመጽሔቶች ላይ ወልመጀላት ጋዜጣዎች ላይ ወሊዛዓት በተለያዩ የስርጭት ጣቢያዎች ላይ ወኹጠብ አልጁምዓ በጁማ ኹጥባዎች ላይ ወነደዋት የተለያዩ ኮንፈረንስ የሚባሉት ላይ ማለት ነው ግልጽ ነው ኮንፈረንሶች ላይ ወልሙሐደራት የተለያዩ በተዘጋጁ የሙሐደራ ፕሮግራሞች ማለት ነው ሚማ ለሁ ከቢሩ ልአተሪ ያ እነሱ ሲያስተላልፉት በእነዚህ እንግዲህ በመጽሔት በጋዜጣ የተለያዩ እንግዲህ ፕሮግራሞች ላይ ያስተላለፉት ሚማለሁ ከቢሩን ከቢሩ ልአፈሪ በጣም ትልቅ የሚባል ተጽዕኖ የፈጠረ ፋና የነበረው ነበረ አስተምሮታቸው ፊ ተውዕየት ልሙስሊሚን ሙስሊሞችን በመጠበቅ ዙሪያ ላይ ይላል ወልቀዳኢ አለል ቢድዒ በቢድዓ ላይ ደግሞ ፍጻሜ ይሆን ዘንድ ማለት ነው። ቢድዓን በተመለከተ ደግሞ ፍጻሜ ይሆን ዘንድ ነው። እንግዲህ ሩህ እስኪወጣ ድረስ ቢድዓን አሳዶ ይወጣል ነው። ወቀምዕ ላይ መልስ በመስጠት ቀምዕ ማለት ረድ ማለት መልስ በመስጠት የውርደትን ጉዞ ይጓዙ ዘንድ የራሳቸውን አስተዋጽኦ አድርጓል ማለት ነው። ራቢዓን አራተኛው በያኑም ያብራራልን ነማዴጅ ሚነል ቢድዕል ሙዓሲራ በዘመናችን ከነበሩ ወይም ደግሞ በዘመናችን ካሉ ቢዳዎች ውስጥ እንደ ምሳሌነት እስቲ እንጥቀስ ይላሉ እና አብራራያ አልቢድዑ አልሙዓሰራ አልሙዓሲራ በዘመናችን ያሉ ቢዳዎች ከቲረቱን ብዙ ናቸው ቢሑክሚ ተአኹር ዘመኒ የወህዩ ዘመን ተአኹር በሆነ ቁጥሩላ ማለት ነው። ተአኹር ማለት ወደ ኋላ እየሆነ ሲመጣ የወህዩ ዘመን ማለት ቁርአን የወረደበት ሐዲት የነበረበት ነብዩ ያሉበት ዘመን ወደ ኋላ ባለ ቁጥር ሁላ ቢድዓ የዛን ያክል እየሰፈነ እየነገሰ ነው የመጣው ማለት ነው። ወቂለት እውቀትም አናሳ በሆነ ቁጥር ሁላ ማለት ነው። እውቀትም ያው እንግዲህ እየራቀ ሲመጣ የእውቀት ሁኔታም እያነሳ ነው የመጣው ማለት ነው። ወከስረት ዱዓት ኢለል ወደ ቢድዓ የሚጠሩ ተጣሪዎች ደግሞ ብዙ መሆናቸው ማለት ነው። አሁን ላይ እንግዲህ በተለያየ ሁኔታ ውስጥ ገብተዋል ማለት ነው። በተለያየ ጥቅም ተይዘው ወይም በተለያየ ሹብሃት ወድቀው ዱዓቶች ተፈልፍለዋል። ወደ ቢድዓ የሚጣሩ ማለት ነው። والمخالفات والمخالفات ሙኻ ወደ ሙኻለፋ ማለት ነው ወደ ተቃረነ ጎዳና የሚጠሩ ወስሪያን ተሸቡህ ቢልኩፋሪ በኩፋሮች መመሳሰል የሚባለው ነገር ይሁን ግስ እየገሰገሰ ነው የመጣው ማለት ታላቅ ጉዞ እያደረገ ነው ያለው في عادات المسلمين በሙስሊሞች ልማድ ላይ ወጥቁሲህ ቅዳሴያቸውም ዳንሳቸውም ወደ እነሱ ሆኗል ማለት ነው። ጥቁር ሲኒ ማለት ያው ቅዳሴውም ዳንሱም ያው በአምልኮ ዙሪያ ላይ ማለት ነው የሚባለው ጥቁር ሲኒ መወዛወዙም ሚስታቅን ሊቀውልህ ሰለላሁ ዐለይሂ ወሰለም የነቢይ ዐለይሂ ሰላቱ ወሰላምን ንግግር የሚያረጋግጥልን የሆነ ክስተት ነው። አኽሩ ዘማን ላይ እያየ ነው እየቃኘ ነው ያለው ነው። ነቢዩ ምን ብሏል? ለተተቢዑና ሱነነ መን ካነ ቀብለኩም በእርግጥ ትከተላላችሁ ከእናንተ በፊት ያሉ ህዝቦችን ፈለግ ማለት እንግዲህ በጊዜያችን ካሉ ቢዳዎች ውስጥ በቀደምትነት የሚጠቀሱ አልእህቲፋሉ ቢሙናሰበት ልመውሊድ ነበዊ ፊ ረቢዕ ላወል በረቢዕ ላወል ውስጥ የነቢይ ዓለይሂ ሰላት ወሰላም የተወለዱበት ጊዜ ወይም ልደት በማለት የሚከበረው እንደ ምሳሌነት ይጠቀሳል። مولد مما سرى في المسلمين في هذا العصر አሁን ሰዓት እንግዲህ እንደ ሰደድ እሳት እየተጓዘ ያለ ነገር ቢኖር በሙስሊሞች ውስጥ በያዘል አስሪ ወማ ምን ልዓሳሪ ከሱ በፊትም ባሉ ዘመናቶች ላይ ሲጓዙ ከነበሩት ከሰፈኑት ቢዳዎች ውስጥ ሚን ቢልኩፋር ከካዲያን ጋር መመሳሰል በሚባለው ርዕስ ውስጥ ሊካተት የሚችለው ቢድዓ አተሸቡሁ ቢነሳራ ነው በነሳራዎች መመሳሰል ነው ፊ አመሊ በተግባር በስራ ላይ ማ ዩሰማ ብልእሕቲፋሊ ቢልመውሊድ ነቢይ ሰለላሁ ዐለይሂ ወሰለም የነቢዩ ዐለይሂ ሰላቱ ወሰላም የተወለዱበት ጊዜ ወይም ልደት በማለት የሚከበረው ይህንን ክብረ ባህል እንግዲህ ያሕተፊሉ ጀሃለቱል ሙስሊሚን እነዛ መሀይማን የሆኑ ሙስሊሞች ያከብሩታል አዊል ዑለማው ልሙዲሉን አጥማሚ የሆኑ ዑለማዎች ያከብሩታል ፊ ረቢዕ ላወል በረቤ ላወል አህለል ቢዳዎች ሁለት ጊዜ በይበልጥ በጣም ያብዳሉ ይባላል አንደኛው መውሊድና ሁለተኛው ደግሞ ረመዳን ረመዳን ውስጥ እንደ ሸይጣን ነሲያ ሰጥቷቸው ሄደ ነው የሚመስሉት በየመስጊዱ የሚያደርጉት የቢዳ እንቅስቃሴን ስታየው ማለት ነው في ربيع الأول من كل سنة በእያንዳንዱ ዓመት እንግዲህ ያከብሩታል ቢሙናሰበቲ መውሊዲ ረሱልላህ ሰለላሁ ዐለይሂ ወሰለም ነብዩ የተወለዱበት በማለት ማለት فمنهم من يقيم هذا الاحتفال ይህንን ክብረ በዓል የሚያቆም አለ የሚያከብር ማለት ነው في المساجد በመስጂድ ውስጥ የሚያከብር አለ ወሚንሁም መን ዩቂሙሁ ፊል አንዳንዱ ደግሞ እንግዲህ በቤት ውስጥም የነቢዩ መውሊድ ብሎ የሚያከብር ደግሞ እንደዚሁ አለ ይላል ፊል ቡዩቲ አው ልአምኪነት ሙዓደቲ ሊዛሊክ ወይም በዚህ ቦታ በተዘጋጁ መውሊድ ይከበራል ተብሎ በተባሉ ቦታዎች ላይ በተዘጋጁ ቦታዎች ላይ የሚያከብራል። ያው ሚሊኒየም ላይ ምናምን ግልጽ ነው የመውሊድ ነቢይ ብለው እንዳከበሩት ነው ይገኛሉ ጅሙዕን ከፊራ ብዙ የሚባሉ ስብስቦች ነው የሚገኙት ብዙ ህዝብ የሚያሳዝነው ግን እንደህማ ኢናስ መሆናቸው ነው ማለት ነው ብዙዋን ምንም የማያውቁ ማለት ነው አመቱና ሶሰዋት በእውቀት ያሉ በጣም ብዙ ቁጥር ያላቸው ነው አሚ አዋምና ደዋ ዳህማ ማለት ቁጥራቸውን እንደቅሰው ወዐዋሚህም ማለት ደግሞ ከዕልም የራቁ ምንም እውቀት የሌላቸው ነው። ያዕመሉነ ዛሊከ ተሸቡሃን ቢነሳራ ይህንን የሰሩት በምንድን ነው? ጋር ከመመሳሰል አንጻር እንዲህ ለኢሳ እየተከበረለት ለእኛ ለነቢ ዓለይሂ ሰላቱ ሰላም እንዴት ይላል። ኢሳ ከነቢዩ ይበልጣል እንዲለዋል። ኢብትዳዕህም ልእሕትፋል ቢመውሊድ ልመሲሕ يا المسيح عيسى مولد ከመመሳሰል አንጻር የተፈጠረ ነው። والغالب አብዛኛው أن هذا الاحتفال ይህ መውሊድ ነቢይ ሰለላሁ ዐለይሂ ወሰለም መውሊድ የሚባለው ክብረ በዓል ዒላወቱን ዐላ ከውኒሂ ቢድዓተን ወተሸቡሃን ቢነሳራ ዒላወተን ዚያደተን ማለት ነው። ዐላ ከውኒሂ ቢድዓተን ቢድዓ መሆኑ ተጨማሪ አለ ቢድዓ ከመሆኑ በተጨማሪ ወተሸቡሃ ቢን ነሳራ መሆኑ ነው። ከካዲያን ጋር መመሳሰል መሆኑ ነው። ሁለት ነገር ነው ማለት ነው። መውሊድ ማክበር ማለት አንደኛው ቢድዓ ነው፣ ሁለተኛ ደግሞ ተሸቡሁን ቢነሳራ ከነሳራዎች ጋር መመሳሰል ነው ማለት ላ የኽሉ ሚን ውጁድ አሽርክያት ሽርክያት እዛ ቦታ ላይ መገኘቱ የሚጠራ አይደለም። ላ የኽሉ ማለት የሚጠራ አይደለም። ሚን ውጁድ ሽርክያት ሽርክ በዛ ቦታ ላይ መገኘት ማለት ነው። ቦታ ተነጣጥፎ ነው የራሱ ያስተዋልኩት ነገር ስለነበረ ቦታ ይነጣጠፍና አንድ ቦታ እዛ ቦታ ላይ በጣም ያሳምሩትና ሌላው የሚቀመጠው ጎን ጎን ነው። ከዛ መሀሉ የሆነ ክፍት ይደረጋል። ግልጽ ነው። ከዛ በኋላ ያው ሴቶችም ካሉ ወንዶችም ካሉ እያሞቁ ምን ይላሉ? አርሂቡ ነቢ አርሂቡ ነቢ የሐቢቢ እያሉ ይቀበላሉ ማለት ነው። ምንድን ነው ስትል ነቢዩ እየመጡ ነው፣ ነቢዩ መጥተዋል። ያ መንገዱ የተከፈተው ነቢዩ የሚሄዱበት ነው። እዛ ቦታ ደግሞ የነቢዩ መቀመጫ የሚመጡበት ነው። መውሊድ ላይ ነቢዩ ምን ይላሉ? ሌሊቱን ይገኛሉ ብሎ ነው። ግልጽ ነው። እንዲህ አይነት የመጃጃል ሁኔታ ነው እያሳዩ ያሉት። ግልጽ ነው አለ። ሌላም ማለት ነው በነቢይ አለይሂ ሰላቱ ሰላም ላይ ድንበር ያለፈ ልመናዎችን ነው ማለት ነው። ነቢይ ድረሱልን በማለት የተለያዩ ጥሪዎችን ሲያደርጉ ትሰማለህ። ኩዝቢ የዲ ያ ረሱሉላህ የመሳሰሉ ሌሎችም ጥሪዎችም ይስተዋላሉ። ላ የኽሉ ሚን ውጁዲ አሽርክያት ወልሙንከራት ሙንከራቶችም ይገኛሉ ማለት ነው። ከኢንሻ ልቀሳኢድ የተለያዩ ግጥሞች ከኢንሻ ያው መፍጠር ወይም ማንሳት ማለት ነው። አልቀሳኢድ የተለያዩ ግጥሞች አለቲ ፊሃ አልጉሉው ድንበር ያለፈ የሆኑ ቀሳኢዶችን ታገኛለህ። ግጥሞች የቤት ስንኞች ማለት ነው። የግጥም ስንኞች የሐቅ ረሱሊ ሰለላሁ ዐለይሂ ወሰለም በነቢዩ ሐቅ ላይ ማለት ነው ኢላ ደረጀቲ ዱዓኢሂ ግልጽ የሐቂ ረሱል ሰለላሁ ዐለይሂ ወሰለም ኢላ ደረጀቲ ዱዓኢሂ እሳቸውን እስከ መለመን ደረጃ ነው የሚደርሱት በግጥማቸው ማለት ነው ሚን ዱንላህ ከአላህ ውጭ ወልስቲጋተቲ ቢሂ በእሳቸው ደግሞ የጭንቅ ጥሪ መጣራት ደረጃ ላይ እስኪደርሱ ድረስ وقد نهى النبي صلى الله عليه وسلم عن الغلو نبي عليه الصلاة والسلام በእውነቱ ከሆነ ድንበር ከማለፍ እምብለዋል ከልክሏል ፊ መድሒሂ መድሕ በማድረግ ላይ መድሕ ማለት ማለት እሳቸውን በማወደስ ዙሪያ ላይ ድንበር ማለፍን ነቢዩ አለይሂ ሰላቱ ሰላም ከልክሏል ምናሉ ቃል ፈቃለ ላ ተጥሩኒ ከማ አጥረት ነሳራ እብኑ መርየም የመርየም ልጅ ዒሳን ማለት ነው እሽክብ እሽክብ እንዳሉት እኔንም እሽክብ እሽክብ አትበሉኝ ብሏል እነማ አና አብዱን እኔ እኮ ምንድን የአላህ ባሪያ ነኝ አቁሉ አብዱላህ የአላህ ባሪያ በሉኝ አብዱላሂ ወረሱሉሁ የእሱም መልእክተኛ በሉኝ ከዚህ በዘለለ እንዳትተላለፉ ብሏል ወሊጥራ ይጥራ ማለት ማዕናው አልጉሉው ድንበር ማለፍ ነው ፊል እሳቸውን በማሞገስ ወሩበማ يعتقدون አነ ረሱል صلى الله عليه وسلم يحضر احتفالاتهم ያልኳችሁ መጥ አንዳንዶቹም እንደውም ወሩበማ ያዕተቂዱን እምነት አድርገው ነው ያስቡት አነ ረሱል ያሕዱር ይገኛሉ ኢሕቲፋላቲም መውሊድን ስናከብር ነቢዩ ዐለይሂ ሰላቱ ወሰላም ይገኛሉ ማለት ነው። ومن المنكرات التي تصاحب تصاحب هذه الاحتفال احتفالات ይህንን ክብረ በዓል ማለት ነው ከሚጎዳኙ ከሆኑ ሙንከራት መጥፎ ተግባራቶች ውስጥ አልአናሺዱ አልጂማዕያ በህብረት የሚባሉ አናሺዶች ናቸው። በህብረት ይባላል በቃ ናሺዶች ማለት ነው። አልሙነቀማ ደግሞ ምንድነው? ነቅማ ያላቸው ማለት ነው። እንጉርጉሮ ማለት ነው። እንጉርጉሮ ቅላጼ ምናምን ያላቸው ሁሉም ይላል ማለት ነው። ወደርቡ ጡብሊ ከበሮም ይደለቃል። ወገይሩ ዛሊከ ከዚህ ውጭም ያሉ ሚን አመል ልአፍካር ሱፊያ አልሙብተዲዓ ቢዳዎችን ፈጻሚ የሆኑት ሱፊዮች የሚሏቸው አስካሮች ሁላ በዚህ ሌሊት ይባላሉ ወይም በቀኑም ክፍለ ጊዜም ቢሆን ይሉታል ማለት ከበሮ እየተደለቀ እንዛ እያንጎራጎሩ የተለያዩ ሽርክያን ያዘሉ አናሺዶችም ይባላል። ወቀድ የኩኑ ፊሃ እክትላቅን በይነ ሪጃል ወኒሳ' በወንዶችና በሴቶች መካከል ማለት ነው መደበላለቅም እንደዛ ነው ያለው ከአዲያኖች እንግዲህ ለጥምቀት ያልሆነ ቀሚስ ትላለች ወይም ይባላል የእኛዎቹ እንግዲህ ለመውሊድ ያልሆነ ቀሚስ የሚሉ ነው የሚመስሉት ግልጽ ነው አለ ሴቶችና ወንዶች ከአራት ሰዓት በኋላ ሲዞሩ የተስተዋሉበት ሁኔታ ነው ከአራት ሰዓት በኋላ እዛ ነው የሚታደረው የሚባለው ተያይዞ ይወጣሉ ማለት ነው ግልጽ ነው ማንም ገዳቢ የለም ማለት ነው ይህ እንግዲህ እኛ ያስተዋልነው ነገር ነበር ሚማ ዩሰቢቡ ልፊትነቲ በጣም ሰበብ የሚሆን ነው ጉዳዩ ማለት ነው ይሄ የመውሊድ ክብረ ባህል የሚባለው ሚማ ዩሰቢቡ ልፊትነቲ ፊትናን ስቦ የሚመጣ የሆነ ተግባር ሲፈጽሙ የነበረው ወየጁሩ ኢለል ውቁዕ ፊ ልፈዋሒሽ በጸያፍ ተግባራቶች ላይ ለመውደቅ ምን የሚሆን የሚጎትት የሆነ ሰበብ ተግባር ነው። وحتى لو خلا هذا الاحتفال من هذه المحاذر وحتى لو خلع እንደው ጠራ ብንል እንኳን هذا الاحتفال ይህ ክብረ ባህል من هذه المحاذر ከነዚህ ከአስጠነቀቅናቸው መጥፎ ጸያፍ ነገሮች ማለት ነው የጠራ ቢሆን ብቻ ራሱ ማለት ነው واقتصر على الاجتماع በመሰብሰብ ላይ ብቻ ራሱ ቢገደብ ወተናውሉ ወተናውል ጣዓሚ ምግብን በመመገብ ብቻ ላይ ወኢዝሃር ልፈራሒ ደስታን ብቻ በይፋ መግለጽ ብቻ ላይ ቢያጠነጥን ከማ የቁሉን ከፊሎቹ እንደሚሉት ፈኢነሁ ቢድዓቱ ሙሕደታ እሱም ቢድዓ ይህንን አስታውሳለሁ ምን ችግር አለው ብለውን ማለት ነው የሆነ ሸህ በቃ እኛ ምንም አናከብርም፣ ሌላ ነገር የለም። እንሰበሰባለን፣ የነቢዩ ሰለላሁ ዐለይሂ ወሰለም ታሪክን እናወጋ እናወጋለን። በቃ ታሪካቸው ማለት ነው። ሲራ ሲራ ነውያ ይነበባል። ብቻ ተሰብስበን የዛለት የነቢዩ መወለድን ለማስታወስ ብለን ምንም ነገር ሳናደርግ እስኪል ውስጥ ታሪካቸው የተበበ ቢቆይ ምን ችግር አለው ብለው ለማሳመን የጣሩበት ሁኔታ ነበር እና ያስታውሳለን። አዎ እውነትነታቸውን ነው ብለን እስክንል ድረስ ማለት ግልጽ ነው። ነገሩን ግን ስታጤ ነው ቢዳ ከመሆን ምንም ቅሮት የለም። ግልጽ ነው። የነቢዩ አለይሂ ሰላቱ ሰላም ታሪክ በአመት አንዴ ልታነብ ነው እንዴ? ግልጽ ነው። መን ሰበቀከ ቢሃዳ በዛ ላይ መሰብሰብ የነቢዩ የተወለዱበት ቀን ብለህ ማስታወሱ ራሱ በዚህ አይነት ነው ማይቻለው ማለት ነው። ስለዚህ እንዲህ አይነት ነገሮች አሉ። እነ ቢዳዓቱ ሙሕደታ ወኩሉ ሙሕደተቲ ቢድዓ ወኩሉ ቢድዓቲን ወኩሉ ቢድዓቲን ضላላ ምክንያቱም ከሰለፎች እንዲህ አይነት ነገር የተገኘበት ሙናሰብ አንድም የለም ማለት ነው። ወአይضን በድጋሚ هو ወሲለቱን ኢላ አን يتطور እሱ መዳረሻ ነው። ኢላ የተጠወር ሰው ልጆች እያደጉ ይመጣሉ ማለት ነው። የተጠወር ቀስ እያለ አንተ ነቢዩን ታሪክ ለማውሳት ነው፣ ለማንበብ ነው፣ ለመማማር ነው ብለህ ትጀምራለህ። ከዛ የተጠወር እያደገ ይመጣል። ወየሕሱለ ይገኛል ወየሕሱለ ይገኛል ፊህ በዚያ ውስጥ ማየሕሱለ የሚገኘው ይገኛል ለምን ፈትሐ እንዳለው የተጠወረ ወየሕሱለ ኢንሻአላህ ወየሕሱለ እስቲገኝ ድረስ ማለት ነው ፊህ ማ የሕሱል ዋው አጥፍ ስላለች ነው አና አሲባ ስለመጣች ነው ወየሕሱሉ ነበር የሚሆነው ወየሕሱለ ፊህ ማ የሕሱለ የሚገኘው እስቲገኝ ድረስ ማለት ነው بالاحتفالات በክብረ በዓሉ ላይ بالاحتفالات الأخرى ሚነል ሙንከራት በሌላ ክብረ በዓሎች ላይ የሚገኘው ሁላ ሙንከራት፣ መጥፎ ጸያፍ ተግባር እዚህ ውስጥም እያደገ እያደገ ይመጣል ማለት ነው። መፍሁም ስለዚህ እንዲህ አይነት ነገሮች ይከሰታሉ ማለት ወቁልና ብለናል ኢነሁ ቢድዓቱን እሱ ምንድን ነው ፈጠራ ነው ሊአነሁ ምክንያቱም እሱ ላ አስለለሁ ለሁ ፊ ልኪታብ ወሱና በቁርአንና ሐዲት ምን የለው መሰረት የሌለው ነው ወዐመል ሰለፍ ሳሌሕ በሰለፉን ሳሌሕ ተግባራቶች ላይ ምንም የሌለው ነው ማለት ነው፣ አስል የሌለው ወልቁሩን ልሙፈበላ ያኮ እነዛ ላቅ ያሉት ክፍለ ዘመናቱ የሰሓቦች ታቢዕዮች አትባው ታቢዕይን ዘመንማ አያውቀውም መውሊድ የሚባለው ማለት ነው። ወኢነማ ሐደተ ሙተአኺረን ሐታ መውሊድ የሚባለው ራሱ የተጀመረበት ራሱ ጅማሬው ኋላ ላይ ከመጡት ቢዳዎች ነው ባዕድ ቀርን ራቢዕ አልሕጅሪ ነቢይ አለይሂ ሰላቱ ሰላም ከተሰደዱ በአራተኛው ክፍለ ዘመን ላይ ከተፈጠሩት ነው አደኸተው አልዑበይድዩነ አሺዓ የሺዓ ቡድን የሚባሉት ዑበይድዮች ደግሞ ኪታቦች ላይ ፋጢሚዩን ይላል ግልጽ ነው ፋጢሚዩን የሚባሉ የፈጠሩት ነው ቃለ ኢማሙ አቡ ሐብስ ታጁዲን الدين الفكحاني ብለው ይላሉ አማ ባዕዱ ረሕመሁላሁ ተዓላ አላህ ይዘንላቸውና አማ ባዕድ ከዚህ በመቀጠል አሉ فقد تكرر سؤال جماعة من المبارك مبارك مباركين የተባረኩ ከሆኑ የተለያዩ ጀማዎች እንግዲህ ጥያቄው በጣም ተደጋግሞ ተጠይቋል አን ልእጅትማዕ ለዚ ያዕመሉሁ ባዕዱ ናስ ፈትዋ ተጠይቀው ነው አንዳንድ ሰዎች የሚሰሩት የተለያየ የመውሊድ ክብረ በዓልን በተመለከተ በጣም የተደጋገመ ጥያቄ እንግዲህ እየመጣ ነው አሉ። በምን ዙሪያ ላይ? ፊ ሸህሪ ረቢዕ ላወል በረቢዕ ላወል በሚከበረው ክብረ በዓል ዙሪያ ላይ ወይሰሙነሁ አልመውሊደ መውሊድ ብለው ይሰይሙታል። ሀለው አስሉን ፊ ሸርዕ በሸሪያችን አስላለው ወይ ነገር መሰረት አለው ላይ በሚለው ላይ ማለት ነው አው ሁወ ቢድዓቱን ቢድዓ ነው ወይስ እሱ ቢድዓ ነው ወሐደቱን ፊዲን በዲን ላይ ያለ ፈጠራ ነው በሚለው ላይ ማለት ነው ወቀሰዱ ልጀዋብ አን ዛሊከ ሙበይነ እነሱም ሲጠይቁ ያው አስበው ነው የጠየቁት ይህ ነገር እንዲብራራ ማለት ነው ወሊዳህ ግልጽ እንዲሆን አንሁ ሙአየነን በተለየ መልኩ በጣም ማብራሪያ እንዲሰጥ ነው የፈለጉት ቁልቱ ብዬ ላለኝ ነገሩ ያው ቢዳ ብያቸዋለሁ አንድ ሰጥር ነው የሚፈልገው ሌላ ማብራሪያ ምን ያስፈልገው ግልጽ ነው እነሱ ስለከበዳቸው ስለሰሩት ነው እንጂ وبالله التوفيق لا أعلم لهذا المولد أصلا ለዚህ መውሊድ ለሚባለው ነገር እኔ አስል አላቅለትም አሉ ግልጽ ነው አስል ማለት መነሻ መሰረት አላቅለትም ፊ ኪታብን ወላ ሱና በቁርአንም ይሁን በሐዲት ማለት ነው። ወላ ዩንቀሉ አመሉ አን አሐድ ሚን ዑለማ ልኡማ የኡማው የኡመተ ልእስላም ዑለማዎች ከሚባሉት አንድም በዛ ዙሪያ ላይ ነቅል የተደረገ ንግግር አንድም የለም አሉ። አለዚነ ሁም ልቁድወቱ ፊዲን በዲን ላይ ለእኛ ፈለግ የሆኑት ከእነሱ የተነገረ መውሊድን በተመለከተ አንድም ንግግር የለም። አልኳችሁ በፊቅ ኪታብ ላይ እንኳን አታገኙትም እንኳን ሌላ ኩቱቦች ላይ ማለት ነው ግልጽ ነው አልሙተመሲኩነ ቢአሳሪ ልሙተቀድሚን በቀደምት ማለት ነው ሰለፎች አሳር ላይ አሳር ማለት ፋና ላይ ተንተርሰው ወይም በእነሱ ላይ አጥብቀው የሚይዙት ዑለማዎች የሚባሉት ከነሱ የተገኘ አንድም ነገር የለም ማለት ነው በል ሁወ ቢድዓቱን አህደታል በጣሉን እዛ ባጢል አራማጆች የፈጠሩት ፈጠራ ነው ይላል። በጣል በሌላ ሁኔታ ጀግኖች ይባላል። እዚህ ግን የባጢል ጀግኖች ናቸው። እሺ ወሸህወቱ ነፍሲን ይህ ስሜት ወሸህወቱ ነፍስ የነፍስ ስሜት ነው። በቃ ዝም ብሎ እየገጥ ሰውን እየነዳ ያለው ወደ ቢዳ ወደ መውሊድ ማለት ነው። ኢቅተና በዚህ ክብረ በዓል በመውሊድ ስም ሀብታም ሆኗል ቢሃ አልአካሉን ልሁድ አዳሪዎች ማለት ነው። አካሉን ማለት ይሁዳ አዳሪዎች እ ልሁዳቸው አዳሪዎች በጣም በቃ ብዙ ሀብቶችን ምን ብለዋል ሰብስበዋል። እክተና ማለት ያው ሀብት መሰብሰብ ነው፣ ገንዘቦች ምናምን መሰብሰብ። وقال شيخ الإسلام ابن تيمية شيخ الإسلام ابن تيمية بلو ይላሉ رحمه الله تعالى وكذلك እነዚህ ما يحدثه بعض الناس ከፊል ሰዎች የሚፈጥሩት ነው። ኢማ ሙዳሃተን ሊነሳራ ከነሳራዎች ጋር ለመመሳሰል ለመፎካከር ብለው የሚሰሩት ነው። በጣም በጣም ከገረመኝ ውስጥ ማለት ነው አሰንታቹ ሼኹል እስላም ኢብኑ ተይሚያ ራሳቸው መውሊድን ደግፏል ማለት በጣም ከገረመኝ ንግግሮች ውስጥ ነው። እኚህን የመሰለ ፍንትው ያለ ንግግሮችን ወደ ጎን ትቶ ለራሱ የተረዳውን ግልጽ ነው በፈህመል ገዳዳው የተረዳውን የሚያስቀምጥ በጣም የገረመኝ ነው። እንደዚህ ፍንትው ያለ ንግግር እያለ ነው እቅቲዳው ስራት ሙስተቂሚን ደግሞ ቢያነበው ማለት ነው በይበልጥ በደንብ ይገለጽለት ነበር። ግልጽ ነው። ግን እሱ የሚፈልገውን ቁንጽል ነገር የሆነ ፈልጎ እቺ ለማለት ተፈልጋ ነው ብሎ የሚረዳው ነው። ተመልከት እማ ሙዳዓተን ሊነሳራ አለ ፊ ሚላድ ዒሳ አለይሂ ሰላም ማንን ለመፎካከር ሙዳሃ ማለት ነው? ሙዳሃተን ለመፎካከር ነው ከኢሳ ጋር ለመፎካከር ብለው መውሊድ ያከብራሉ ኢማ መሐበተን ሊነቢይ ስለ ላ ሰለም ወተዕظመን ወይ ነቢዩን ለመውደድ ወይም ነቢዩን ለማላቅ ብለው ነው የሚሰሩት ኢትኻዚ መውሊድ ነቢ ስለ ላሁ ለ ወሰለም ዒደን ዒድ አድርገው ማ እክትላፍ ናስ ፊ መውሊድህ ያው የሰው ልጆች የተቃረነ የተለያየ አመለካከት ቢኖራቸውም በመውሊድ ዙሪያ ፈኢና ሀዛ ለም የፍዓልሁ ሰለፍ ሰለፎች ምን አላሉትም ያልሰሩት ነገር ነው ወለው ካነ ሀዛ ኸይረን ሙሕበል ግልጽ የሆነ ኸይር ነገር ቢሆን ኖሮ አው ራጂሐን ወይም መሙ ምን ያለ ሚዛን የደፋ ተግባር ቢሆን ኖሮ ለካነ ሰለፉ አሐቁ ቢሂ ሚና ሰለፎች ከኛ የበለጠ በሱ ምን ይለ ነበር ይገባቸው ነበረ ምን ይሉ ነበረ ያከብሩት ነበረ ፈኢነሁም ካኑ አሸደ መሐበተን ሊነቢ ስለ ላ ሰለም ከማናችንም የበለጠ ነብዩን በመውደድ እነሱ ምን ያሉ ናቸው? ብርቱ ናቸው። ወተዕዚመን ለሁ ሚና ከኛ የበለጠ ነብዩን በማላቅ ደግሞ ምን ያክላቸው የለም ሰለፎች። ወሁም አለል ኸይሪ አሕረስ ወሁም እነሱ ማ ማ ሰለፎች አለል ኸይሪ በጥሩ ነገር ላይ አሕረስ ምን ያሉ ናቸው? የሚጓጉ ናቸው ማለት የሚጓጉ ናቸው የሚጓጉ ናቸው። ወኢነማ ካነት ሙሐበቱሁ ወተዕዚሙሁ ፊ ሙታባቲ ፈንትው ባለመልኩ እኮ ነው ያስቀምጠው ወኢነማ ካነት ሙሐበቱ የስ ነቢዩን መውደድ እኮ የምትባለው አይነማ ካነት ሙሐበቱ ወተዕዚሙ እሳቸውን ማላክ ፊ ሙታባቲ ነቢዩን በማለት በመከተል ነው ወጣዓቲ እሳቸውን ማለት በመከተል በመታዘዝ ወትባዕ አምሪ የእሳቸውን ትእዛዝ በመከተል ነው ወሕያ ሱነቲ የእሳቸውን ሱና ሕያው ማድረግ ነው ባጢና ወዛሂራ በውስጥም ይሁን በውጭ ወነሽሪ ማ ቡዒተ ቢሂ ነቢዩ የተላኩበትን ነገር በመበተን ነው ወልጂሃድ አላ ዛሊከ በዚህ ላይ ደግሞ ትግል በማድረግ ነው ቢልቀልቢ ወልየዲ ወልሊሳኒ በቀልባችንም በእጅም በምላስም አሉ إن هذه طريقة السابقين الأولين ይህ እኮ የቀደምት ሰዎች ምንድን ነው አለ ተግባር ነው መንገድ ነበረ አወሊን من المهاجرين والأنصار والذين اتبعوهم بإحسان مسلم بملكام يتكتلوا السوج تكبار فلق نبر بمالت تناقرال وقد ألف في إنكار هذه البدعة يجن بدعا بتملكته ኢንካር በማድረግ ጽፏል። ኩቱቡን ወረሳኢሉን ቀዲመቱን ወሐዲት ራሱን የቻለ መውሊድን በተመለከተ ኪታብ ተጽፏል። የተለያዩ ሪሳላዎች አጫጭር መልእክቶችም ተጽፏል። ቀዲመቱን ወሐዲታ ከቀደምቶችም ይሆን አሁን ላይ ካሉትም ወሁወ ኢላወቱን እሱ እኮ መውሊድ ኢላወቱን አላ ቢድዓቱን ቢድዓ ከመሆኑ በተጨማሪ ቢድዓ ወተሸቡሃ ነው። ቢድዓተን ወተሸቡሃን ከ ከካዲያን ጋር ማለት ነው መመሳሰል ነው። ተግባባን። ፈኢና ነው እኮ እሱ የጁሩ ምን ይላል እየነዳ ያመጣል። ይሄ መውሊድ የሚባለው ክብረ በዓል ማለት ነው። السلام علیکم فإنه يجر إلى إقامة موالد أخرى ليلا مولد وچن مالتنا لما قوقوا من دايونة أكبر إلى إقامة موالد أخرى موالد أخرى كموالد الأولياء يا አውሊያዎች መውሊድ እየተባለ ደግሞ ቀጠለ። የወልዮቻችን መውሊድ ያስታውሳለሁ። እኛ አካባቢ በቃ የሺዎቻችን መውሊድ እየተባለ ደግሞ ከመውሊድ ነቢ በቃ አይቋረጥም በለው በቃ በአመቱ ስንት መውሊድ ትበላል? ግልጽ ነው። የሺዎቻችን መውሊድ እየተባለ ደግሞ ሌላ መውሊድ አለ። አውሊያ የወልዮች ማለት ወልመሻይኽ የመሻይኾች የወልዮችና የመሻይኾች እየተባለ ወዙዓማ የታላላቅ እዙ አማማ ላይ ታላላቅ ሰዎች በቃ አመቱን ሙሉ አልኩ ማይቋረጥ ነው መውሊት ማይቋረጥ አንዴ የወልዮች አንዴ የመሸይኾች አንዴ የዙ አማዎች እየተባለ ፈዩፍተው አብዋቡ ሸሪን ከቲራ በጣም ብዙ በሮች ይከፈታሉ ማለት ነው እየተባለ ደግሞ በጣም ይገርመኝ በአሁን ሰዓት ደግሞ ያለ ሰው ልደት የሚባለው የሚያከብሩት ደግሞ በጣም ነው የሚገርመኝ ግልጽ አለ እዚህ ጋር እንትን የለም የተባለ እሱ እዚህ በዚህ በኩል ልደት የሚያከብሩ በጣም የሚገርሙ ልደት እየተባለ ሙስሊም የሚያከብር አሁን እንደውም የቀረ ነው አልሐምዱሊላህ ግልጽ ነው አንዳንድ ቤቶች ግን ስታይ በጣም የሚገርሙ ትምህርት ቤት ውስጥ የሚፈጠር ተጽዕኖ ነው በተለይ ግልጽ ነው አለ በቃ ዛሬ ሃፒ በርዝዴይ እንላለን ምናምን እንትና የተባለ ይለፍፋል ግልጽ እስቲ ዛሬ የተወለዳችሁበት ልደት ሙስሊሙ ደግሞ ይደውላል። ይዛሬ ደግሞ ሚኒ ሚዲያው ላይ ግልጽ ነው አለ አውታሮች ላይ ዛሬ የተወለዱበት ቀን ከዛ በኋላ ይሄ የሚያስተናግደው ሰውዬ ማለት ነው ፕሮግራሙ የሚመራው ሰውዬ ምናምን ይቀበልና እንግዲህ ዛሬ የተወለዳችሁ በዚህ በዚህ ቀን የተወለዳችሁ ለሁላችሁ ሃፒ በርዝዴይ ብለናል። እሱ ልክ እንደ ኢዛ ነው የሚቆጥረው ደውሎ እኮ ሲናገር እኔ የተወለድኩት ግልጽ ከዛ በአንድነት ስማችን ይጠራል ሃፒ በርዝዴይ ይባላል ይህ ሙስሊም ሆኖ እንዲህ መጃጃል በጣም ከባድ ነገር ነው ባረከላሁ ፊኩም إلى إقامة موالد أخرى كموالد الأولياء والمشايخ زعما في فيفتوى أبواب الشر كثيرة التبرك بالأماكن والآثار والأشخاص أحيانا وأمواتا تبرك دقمو ألا لله تبرك إيم كبدا ميجبانو كبدا تبرك بركة مشات زيادة الخير ቢላማኪኒ በቦታዎች ላይ ወላታር በተለያዩ ፋናዎች ምሳሌ የነቢዩ ጋረ ተውር ግልጽ ነው የነበሩበት ቦታ ተብሎ ጋረ ሒራ እኚህ የመሳሰሉት ሄደው የሚተሻሹ ሰዎች አሉ። ገዛ እንዲሁም የነቢዩ መስጂድ ሄዶ የሚተሻሻ አለ። ግልጽ ነው። ነቢዩ የነበሩበት በረካም አካሩ እስካሁን ትቀምጥላል እንዳስነው እንደው እንኳን በሎጂክ እንኳን ተሆና ማለት ነው። ግልጽ ነው እያሉ ሄዶ የሚተሻሹ ሰዎች አሉ። በዚህ በዚህ ነቢዩ የነበሩበት ዋሻ እያለ ከዛ የሆነ ድንጋይ ካገኘ ወይም አፈር ደግሞ ይዞ መጥቶ በግጦም ለራሱም ለሌላውም ያጠጣ አለ ግልጽ እንዲህ አይነት የመሳሰሉ አለ ወላታ ወላሽኻስ አህያ አው አሟተ በሞቱትም በህያው በሆኑትም ግማሹ ህያው በሆኑት ግማሹ በሞቱት አ የመሻይኾች እያለ የወልዮች ግልጽ ነው አታር እያለ ይልላል ጉድ እኮ ነው ባካችሁ አተበሩኩ ጠለቡል በረካ ነው ተበሩክ ምን ማለት ነው ጠለቡል በረካ ነው በረካ መሻት ነው ወሁወ እሱ ተባቱል ኸይር የኸይር ነገር እንዲጸናል ነው። ፊሼ ባንዳች ነገር ወዚያደቱ ጭማሪ እንድታገኙ ወጠለቡ ثبوت الخير ኸይር ነገር እንዲጸናል መፈለግ ይላል። ወዚያደቲ ጭማሪን ታገኝ ዘንድ መፈለግ ያለብኝ ነማ የኩን ሚመን የምሊኩ ለከ እሱን ለአንተ የሚችልልህ ነው። በረካን ኸይር ነገርን ሊያቆይልህ እንዲጸናልህ ለአንተ የሚያደርገው ማን ነው? አላህ ነው። መን የምሊኩ ለከ ወየቅዲሩ አለይህ ወላሁ ሱብሓነ እሱ ደግሞ ማን ነው? አላህ ነው። በቃ ለአንተ እንዲቆይልህ ማድረግ የሚችለው ግልጽ ነው። ሊጨምርልህ ኸይር ነገር የሚችለው አላህ فهو الذي ينزل البركة بركة የሚያወርደው እሱ ነዋ ويثبتها በአንተ ላይም ሊያጸና የሚችለው አላህ ነዋ أما المخلوق ፍጡራንማ فإنه لا يقدر على منح البركة بركة መስጠት አይችሉም وإيجادها ማስገኘትም አይችሉም ولا على إبقائها وتثبيتها በመቆየቱም ላይ በማጽናቱ ላይ ምንም ችሎታ የላቸውም ፈተበሩኩ ቢልአማኪኒ ከቦታዎች በረካን መሻት ወልአታሪ ወልአሽኻሲ በተለያዩ አታር አታር ምን ማለት ነው? ፋናዎች ላይ ወላአሽኻስ በግለሰቦች ላይ አሕያአን ወአምዋታ ሕያም በሆኑት ይሁን በሞቱም ቢሆን لا يجوز አይበቃም لأنه إما شرك ምክንያቱም እሱ ሽርክ ነው ኢን ኢዕተቀደ አነ ዛሊከ ሸይ የምነሁል በረካ ያ ሰው በረካ ይሰጠኛል ብለህ ካሰብክ ሽርክ ነው ልዩነቱን ልብ በሉ ግልጽ ነው ነቢዩ ይሁን ሌላውም በረካ ይሰጠኛል ብለህ ካሰብክ ሽርክ ነው። أو وسيلة إلى الشرك ወይ ወደ ሽርክ ያደርሳል። ያ ሰው በረካ ይሰጠኛል ብለህ ካሰብክ ማለት ሽርክ ነው። አው ወሲለቱ ሽርክ ወይም ወደ ሽርክ መዳረሻ ነው። እኔ ኢዕተቀደ ካሰበ أن زيارته ያንን ሰው መዘየር ያንን ሼህ ወልይ መዘየር وملامسته ከሱ ጋር መተሻሸት ወይ ግንባራቸውን ይዘው ወይ ጥምጣማቸውን ይዘው አለቅም ብለህ መተሻሸት እ ወተመሱህ ቢ በሱ መደባበስ መደባበስ ሰበቡ ሊሑሱሊሃ ሚንላህ ከአላህ እንድናገኝ ሰበብ ነው ብትል የሰው ልብስ ላይ መዳሰስ መተሻሸት መዳሰስ አካልን ምን የሚያስገኝልን ነገር አለ ግልጽ ነው ምንም ይህ ወሲላ አይደለም እሺ በነብዩስ ከተባለ ሊመጣልን አማማ ካነ ሰሃበቱ እነዛማ ሰሃቦች የነበሩበት የፍዓሉነሁ የሚተገብሩት ሚነ ተበሩኪ በረካም መሻት ቢሻዕሪ ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ምን ላይ ሻዕርም ማለት ነው ጸጉርን በተመለከተ ወሪቂ በነቢዩ ምራቅ ላይ በተመለከተ አዎ የነቢዩን ጸጉር እኮ ውሃ ውስጥ አድርገው ይጠጡ ነበር ሲታመሙ አንዳቸው ለአንዳቸው ጸጉር ይተላለፍ ነበር። ግልጽ ነው። ለአንድ ሰው ለታመመ ሰው እየሰጡ ይጠቀሙበት ነው። እንዲሁም በነቢዩ አለይሂ ሰላቱ ሰላም ሪቂ ሪቅ ማለት ነው እ ምራቅ ምራቅ ነው ሲሉ ራሱ በቃ መሬት አተላልፈው ውዱ ያደረጉበትም እንደዚህ አክታም አክታም ጭ ግልጽ ነው ይዳሰሱበት ነበር ይሄ እንግዲህ ለነቢ አለይሂ ሰላቱ ሰላም ካስ የሆነ ነው ወመን ፈሰለ ሚን ጅስሚ ከነቢዩ አካል ተለይቶ የወጣ ነውላ ከነቢዩ አካል ጅስም ተለይቶ የወጣ ነውላ ይጠቀሙበት ነበር فذلك خاص به صلى الله عليه وسلم ايه በነቢዩ خاص ነው በቃ የኸሰሰ ነው አላህ ከስሶታል خاص ነው በነቢዩ ፊ ሀሊ ሀያቲ በነቢዩ ሀያት ዘመን እሱም በነቢዩ ምንድን ነው ሀያት ከሞቱ በኋላ ምናምን አፍራሽ መጡና የነቢዩ ጸጉር አለ ሳም ምናምን በረካን ታገኛለህ ምናምን ቢል እንዳሰማ የማንንም ፈረንጅ ጸጉር ይዞ መጥቶ ሳም ይላል ዱጫ መሆኑን አይተ ነቢዩ እንዳይመስለ ግልጽ ነው አለ ቢገኝ ኖሮ መገኘት ያለበት የት ነበር መካና መዲና ነው እነሱ ከሉብናን ይዘው መጡ የነቢዩ ጸጉር ጉድ እኮ ነው ባካችሁ። በጣም አስገራሚ እኮ ነው። ኢብን ሀጀር አልአስቀላኒ አሁን ጊዜው አልፏል አለ ማለት ማንንም አንሰማም አሉ። እንደዚህ አይነት ነገር የነብዩ የአካል እንደዚህ እንደዚህ አለ ማለት ኧረ ይሄ ተከድኖ ይብሰል የሚባል ነው አለ። ግልጽ ነው። እንደዚህ አይነት ነገር ቢመጣ ማለት የነብዩ ጫማ ይላል ግማሹ፣ የነብዩ ከዘራ፣ የነብዩ ምናምን ደግሞ እኮ መካና መዲና ላይ አይደለም እንዲህ የሚባለው ግልጽ ነው። ሌላ ሀገሮች አንተ ትገረማለህ እያየሁ ነው የነቢዩ ከዘራዬ ነበር የህዝቡን ያው በዚህ ይጨርሱታል እኚህማ በጣም የተከበሩ ሰዎች ናቸው ምክንያቱም የነቢዩ ጫማና ምን አግኝተዋል ከዘራ ምናምን ያገኙ ሰዎች ብለ አንተ ትልቅ ቦታ ትሰጣቸዋል ያ አኺያት ሸወድ አንዳንዱ ለነብዩም በህልሜ አይቻለሁ ብሎ ቢድዓ የሚያራምድ ሙብተዲዕ ህዝቡን ለማጭበርበር የሚሞክር ደግሞ አንተ ነብዩን አየኩ ማለት በቃ አየ ነው አይመሰልም ተብሎ የለም እንዲህ ብሎ ሰውን ለማጭበርበር ደግሞ ይሞክራሉ እኛ ካየ አየ እኛ ምን እናርገው ታዲያ እኛ የሰውየውን ስራ ነው እንጂ የምንመዝነው ነብዩን ስላየ ታዲያ አቡ ጃህልም ነብዩን አይቷል ሌሎችም ጠማሞች ስንቱ ነብዩን አይቷል አንተ እሱ ምናም ነው አይደል እነሱ ደግሞ በአይናቸው ነው ያዩት ምን ይተበስታል ምንም የሚጠበስ ነገር የለም። ግልጽ አለ። እኛ ስራውን እንመዝናለን እንጂ ጥሩ ነው ሰው የሚሰራው ቢዳ ነው ቢዳ አይደለም። እኔ ከአህባሽ እንትኖቹ ሰው አንድ ጊዜ ሲያራግቡለት ሰምቻል። እሱ እኮ በመናሙ ነቢዩን ያዩ ነው ተብሎ ሲወራ ነው። ግልጽ ነው። ምን ይሁን ታዲያ አልኩ። ምን ይሁን እኛ ምን እናርገው ታዲያ ነቢዩን ስላየ ከራሱ ጋር ጥሩ ከሆነ ጥሩ ደግሞ ሰውየው አየው ሲል እንመዝናለን ይላሉ ሰለፎች። ግልጽ ማለት ነብዩን አየው ሲል እስቲ ሲፍለና ለና እንለዋለን ነው የሚሉት። ግልጽ ነው። እስቲ ወስፍልን ነው ሐዲስ ላይ እንዳለው ቁጭ የሚያረጋት ከሆነ በቃ ያው ጥሩ ነው ምናምን ብለን ያው ሌላ ነገር እኮ የሚሸልመው ነገር የለም። አንተ ሚን ኢል ረባንይን ምናምን ብለን እኮ አንሰይሙ ስላየ ተብሎ ግልጽ ነው። ወይም ደግሞ ሼክ አናረገው ነብዩን ስላየ ብለን ግልጽ ነው። ይጠቅመዋል። አልሐምዱሊላህ በቃ ለራሱ ከሆነ ስለዚህ እንዲህ የሚያጭበረብሩ አሉ ማለት ነው እና ይሄ የለም ማለት ነው። እሺ في حال حياتي بدليلي ነው። ቁጭ በይ ቢደሊሊ በመረጃ ነው። አነ ሰሃበተ ሰሃቦች እኮ ለም የኩኑ የተበረኩነ በረካን አይሹም ነበረ ቢውጅረቲ በነብዩ ቤት ሄደው በረካ አይፈልጉም። እቤታቸው ሄደው ምናምን ነብዩ የተቀመጡበት ቦታ ነብዩ የረገጡበት ቦታ ምናምን እያሉ እኮ እንደዚህ የሚያደርጉ አይደሉም። እንደዚህ አይነት መጃጃል ውስጥ የሚገባበት ሁኔታ ምንም አልተፈጠረም። ወቀብሪሂ በቀብራቸው ባዕደ ሞቲ የለም ወላ ካኑ የቅሲዱን ላማኪን። የነቢዩ የረገጡ ቦታ የተቀመጡበት ቦታ እያሉም ደግሞ እያሰቡ የሚሄዱበት የሚሄዱም አልነበሩም። ጋረ ሊሄራ ጋረ ተውር ምናምን እየሄዱ እንደዚህ እንዳሁኑ ሰው የሚሄዱ አይደለም። አለቲ ሰላ ፊሃ ነቢይ የሰገዱበት አው ጀለሰ ፊሃ ወይም ነቢይ የተቀመጡበት እየተበረኩ ቢያ በእሷ በረካ በመሻት የሚያደርጉ አይደለም። ወከዛሊከ እነዚሁ መቃማቱ ላውሊያ የአውሊያዎች ደግሞ እየተባለ የነሱ ደረጃ መለከተ ሚንባቢ አውላ አይቻልም። ለነቢዩ አይቻልም ካልን አውሊያ እየተባለ ደግሞ የሚባለ የባሰ አይቻልም። አስለማ እናንተ ወልይ አድራጊ ያደረገ ማን መዳቢ ያደረገ የአላህ ወልይ ሰው ይሁን አይሁን የሚያውቀው ማን ነው? አላህ ብቻ ነው። አንተ ማንንም በወልይነት መመደብ አችልም። አሊም ነው፣ ሼክ ነው ምናምን ማለት ትችላል። ወልይ ማለት ግን ይችላል። አላህ ወልይ ማን እንደሆነ የሚያውቀው ማን አላህ ብቻ ነው። አለዚነ አመኑ ወካኑ ያተቁን ከላ አንተም ልትሆን ትችላለህ። ያምናም ሁሉም ሊሆን ይችላል። ግልጽ ነው። ለማንም ግን ተነስተህ በወልይነት መመስከር ከባድ ነገር ነው። ኢምባብ ያውላ ደግሞ የሚገርመው እኮ ወልይ የተባሉ የሚባሉ ሰዎች ደግሞ አጃኢብ ነው። ወልይ ነን ብለው በአፋቸው አውጥቶ ሲናገሩ በመሰረቱ ወልይ የሆኑ ሰዎች ወልይ ነን አይደል? ነው። መልካም ስራ እንኳን ሰርተው ይፈራሉ፣ ይደነግጣሉ። እስቲ ተመልከት እና አቡበክር እና ዑመር እና አቡበክርን ተመልከት። ግልጽ ነው አለ እንዴት መልካም ስራ ሰርቶ ሲደነግጡ ሲፈሩ እንደነበረ ግልጽ ነው። እኔ ቀኝ እግሬ እስኪገባ ድረስ ጀነት ላይ አላምንም እስኪሉ ድረስ ማለት ነው። ግልጽ ነው። እስከዚህ ነበረ ማለት ነው ፍራቻቸው። እንኳን አይደለም ተነስተው እኔ ወልይ ነኝ ድፍረት እንኳን ወልይ ነኝ ኡስታዝ ነኝ ማለት ይከብዳል ወንድሞች ቀልድ መሰለ እንዴ ግልጽ ነው አለ በጣም ከባድ ነገር እኮ ነው ወልይ ነኝ ማለት እኮ አጃይብ እኮ ነው ስለዚህ ይሄ ነገር እየተስተዋለ ያለ ትልቅ ችግር ነው ነው ወለም የኩኑ የተበረኩን ብል አሽቃስ ሳሊሒን መልካም ሰዎች በሚሏቸው ሰዎች በረካን ሲሹ አታይም ከአቢበክር ዑመር አቡበክርና ዑመር ልክ እንደ ነቢዩ አቡበክር ዱ ያደረገበት ላይ ሲሻሙ ታውቃለ ታሪክ በዑመር ላይ በዑስማን ግልጽ ነው የለም ከአቢ በክሪ ወዑመር ወገይሪሂማ በሌሎችም በረካን ሲሹ አይታይም ሚን አፋዲል ሰሓበቲ ታላላቅ ከሚባሉ ሰሃቦች ማለት ነው በረካን ሲሹ አይታይም ማለት ነው እስቲ አንተ አንተ ወልይ ብለህ ከምትሉ የበለጠ ማለት አሁን ላይ በሚፈጠሩ ማለት ወልይ የተባሉ የሚመሩ አቡበክርና ዑመር ይበልጣሉ አይበልጡም? እና ታዲያ በእነሱ ያልተቻለ ሰሃቦች ያላደረጉትን አንተ ወልይ ብለህ የምትለው ልታደርግ ነው። እየተነሳ በቃ ግልጽ ነው። ሊተፉት ያሉትን ጫት ይቀበላል። በረካቸውን ሽቶ እኮ ነው። መጨረሻ ላይ እንትን የሚሉት አለ አይደለ እ ሰዎቹ ይላል በቃ ከጅሎ ማለት ነው። ከአፋቸው ውስጥ እንግዲህ ወጣ አድርገው ጀባ ይሉታል። ይሻሙበታል በሱ ግማሹን ትፍ እያሉ ማለት ነው። ከተለያየ በሽታ ሊፈውሱ ጭርታም አድርገው ነው የሚለኩ። ሌላ ነገር የለም። ግልጽ አጃይብ ነው። በጣም ብዙ የምትስተዋውለው ነገር ወላሂ በጣም በቃ ለአቅል ራሱ የሆነ ለመቀበል የሚገርም ነገሮች ነው የሚሰሩት። ላፊል ሀያት በህይወትም ይሁን ወላ ባዕደል መውት ከሞትም በኋላ ቢሆን ሰሃቦች በእነ አቡበክር ዑመር በዑስማን በዓልይ ላይ ሲተገብሩ አታይም። ወለም የኩኑ የዛሀቡነ ኢላ ጋሪ ሒራ ወደ ጋር ልሒራ ሲሄዱም አየን። ታሪክም አልዘገበልንም። ሊዩሰሉ ፊ ጋር ልሒራ ውስጥ ሊሰግዱ በረካ እናገኛለን ተብሎ አሁን ግን እዛ ላይ ሄደ ሰው በዛው ዚያራ ብሎ ጋር ልሒራ ይዘየራል። ካልሰገድኩ ትግል ግልጽ ነው። እዛ የሚከለክልም ካለ አረ እኔ በረካ ምናምን ብሎ ሙግት ውስጥ የሚገባ አይታጣም። ሊሰሉ ፊ አው የድዑ ወይም ደግሞ ዱዓ ሊያደርግ ወለም የኩኑ የድዕቡነ ኢለ ጡሪ ወደ ጡር የሚሄዱም አልነበሩም። ጡር ማን ያልነበረበትም ሙሳ አረ ሙሳ አላህን ያናገረበት ቦታ ጡሪ ሰይና የሄዱ በረካን እናገኝ ብለው ጡሪ ሰይና የሚሄዱ አይደለም። ቦታውን አተውት እንዳይመስልም አለዚ ከለመ አላህ አለይህ ሙሳ ሙሳን ያናገረበት ሊዩሰሉ ፊ በዛ ውስጥ ይሰግዱ ዘንድ ወየድዑ ዱዓም ሊያደርጉ እንዲህ የሚባል ነገር የለም። ወደ አላህ የሚያቃርብ ስራ ነው። እዛ ጀበለ ጡር ጀበለል ምናምን እ ጋረት ተውር ምናምን ስለሄድክ አይደለም። ግልጽ ነው አለ ተግባባ። ይህ ነገር ሊታወቅ የሚገባ ነገር አው ኢላ ገይሪ ሀዚህ ለአምኪና ከዚህ ውጭ ወዳሉ ቦታዎችም ሰዎች ይገሰግሳሉ ሚነል ጂባል ወደ ተራራ አለቲ ዩቃሉ ያ የሚባል ኢነ ፊሃ መቃማቱ ለአንቢያ ያ የአንቢያዎች መርገጫ ነው ይባላል። ግልጽ ይቻቻላል። በቃ አሁንም ኢየሩሳሌም ምናምን ሀገር የሚሄድ ምናምን የተባለ እንትኖችም አሉ አይደል? ኦርቶዶክሶች ያው የኦርቶዶክስ ስራ ነው የሚሰሩ ወይም የተለያዩ እምነት ተከታዮች ግልጽ ነው። ኢየሩሳሌም ይሄዳሉ። ግልጽ ነው። ልክ እንደ እንትን ማለት ነው። أو غيرهم ولا إلى مشهد مبني على أثر نبي من الأنبياء ولا إلى ولا إلى مشهد مبني መሽሃድም የለም ወላ ኢላ መሽሃድም አይሉም። መሽሃድ ማለት የተለያዩ መሽሃዶች የሚገኙበት ቦታ ማለት ነው። መሽሃድ ማለት የሚመለከቷቸው የሚጎበኙት ማለት ነው። ጉብኝት ቦታዎች መብንዩን አላ አሰሪ ነቢይ በነቢዩ አሰር ላይ የተገነባ የሚባሉት ሚነል አንቢያ እዛ ቦታ ላይ የሚሄዱ እንዲህ አይነት ተግባራቶችን ተገብሮ አይደለም ይኸው በየሳምንቱ ወይም ደግሞ ኩክ ምናምን ምናምን እየተባለ ምንድን ነው ማነበው እንትን ላይ ይለጠፋላ። ኩክ ምን ማርያም ምናምን ኩክ ያላት የትኛው እንደሆነች እኔ አላውቅም። አላያችሁም? እኔ በጣም የሚገርም እንትኖች ወደዛ ጉዞ በረካን ፈልገው እኮ ነው። ግልጽ ነው። እንደዚህ እያሉ እያሉ ይሄዳሉ። የኛዎቹ ደግሞ በቃ እንደዚህ ተሸቦ ቢነሳራ ራሱ ግልጽ ነው። እንደዚህ የሚያደርጉት ነገሮች አሉ ማለት ነው። ደም በድጋሜ فإن መካነ ቦታዎች አለዚያ كان النبي صلى الله عليه وسلم يصلي النبي عليه الصلاه والسلام የነበረ ቦታ بوتا በዛ بزوس بالمدينه በመዲና አነበውያ እስቲ ይሄ ነብዩ ይሰግዱበት የነበረ ነው እያሉ እየተሻሙ ይሰግዱም አልነበሩም። ግልጽ ነው። እዚህ ጋር ነብዩ ይሰግዱ ነበረ በቃ እያሉ እየተሻሙ የሚሰግዱ አልነበሩም ሰሃቦች። ዳይመን ሁሌ ለም የኩን አሐዱ ሚነ ሰለፊ የስተሊሙ አንድም ሰለፍ ምን የሚለው የለም ሰላምታ የሚሰጠውም የለም ወላ ይቀቢሉ የሚሰውም እዛ روضة من رياض الجنة የተባለው መዲና ውስጥ መስገድ ጥሩ ነው፣ ግልጽ ነው። ዱዓ ማድረግ እዛ ቦታ ላይ መቆየት ግልጽ ነው። የጀነት ጨፌ ነው ስለተባለ ማለት ነው። ብጽዋለ ይህ አለ። ከዛ ውጭ ግን እዛ ይልክ የምትዳሰስበት ወይም እንዲያልክ የምስምበት ምክንያት ምንም ያ روضة من رياض الجنة ስለተባለ እዛው መስሎ ምናምን <laughs> ግልጽ ነው። እንደዚህ አይነት ነገር የለም። እዛ ውስጥ ዱዓ ማድረግ መቆየት፣ መስገድ የመሳሰሉት አሉ። ግልጽ ነው። ታሪክ የመጣበት ቦታው ራሱ ይታወቃል። እዛ ምንጣፍ ተደርጎለታል። ግልጽ ነው። የተለየ ነው። አረንጓዴ ምንጣፍ ነው። በጣም ሽታ ቦታው ላይ ያውዱታል ራሳቸው ማለት ነው። ይታወቃል ቦታው ላይ ማለት እና ሽሚያ ግፊ አለው በመሰረቱ ያ ምን ስላለው ነው አሪፍ ስላለው ግልጽ ነው አሪፍ ስላለው። ከዛ ውጪ ግን ሀጀር አስወድ ላይም ሰው አሁን ሲጋፋ ምናምን ታያለህ። ይሄም ሀሪት አለው አይደል? ሀሪት አለው ግልጽ ነው። ያንን መንቃት የሚያገ ወንጀል እርገፉን ግልጽ ነው እንደምትማር ግልጽ ከዚህ ውጭ ግን ለዛ ላይም እኮ ሰው ግደል አልተባልክም። ግን ሰው እዛ አንደኛውን ወርውሮ ራሱ በረካውን ለማግኘት ላ ዩእሚኑ አሐዱኩም ሐታ ዩሕበ ሊአኺ ማ ዩሕቡ ሊነፍሲ አይደል? በቃ በተረጋጋ መንፈስ ሄደ የምነካ ከሆነ ጥሩ እንዲህ የሚጋፋ ሰው ሳይታይ ሸሽተ መሄድ ነው ያለብህ። ግልጽ ነው። ምንም ወላሂ ስላጋጠመኝ እንዲህ ደርሼ መጣና ምን ያክል ወደዛ ነው በቃ ግልጽ ነው አለ። እኛ አሁን እዚህ ግዙፍ ነን እንላለን አሉ ግዙፎች እዛ አያችሁ ጋርጎ ነው እዛ የሚጠላ ግልጽ ነው አለ። በሰላም ወደ ሀገሬ ነው ይሻላል። ግልጽ ነው። በዛ ላይ ከወንድም ጋር የምታተርፈውን ነገር እኔ አሁን ያንን ሰውዬ እንዴት እንደሳልፉ ታስቡ። አንተ ደግሞ ሌላው እንደዚህ ወላ ረፈተ ወላ ፉሱቀ ወላ ጂዳለ ለሐጅ ሐጅ ማበላሸት የለብንም። ግልጽ ነው አለ። ይሄ መሆን የለበትም። ከተመቻቸልህ ጥሩ፣ ካልተመቻቸልህ እንተ አላም እሺ إن فيها مقامات الأنبياء وغيرها ولا إلى مشهد مبني على أثر النبي صلى الله عليه وسلم من الأنبياء وأيضا فإن المكان الذي كان النبي يصلي في فيه بالمدينة النبوية دائما لم يكن أحد من السلف يستلمه ولا يكبل سيسمو تمالتي ولا الموضع بوታም የለም الذي صلى فيه بمكة وغيرها صحابዎች يدو بركة እንሻለን ብለው እዛ ቦታ ላይ ሲረባረቡ فإذا كان الموضع الذي كان يطؤه بقدمه فإذا كان كهنا الموضع بوتا አለዚ ካነ የጠኡሁ የሚረግጡት የነበረው ቢቀደሚ ነቢ አለ ሰላት ሰላም በእግራቸው አልከሪመተይኒ ያ በተከበረው ምናቸው እግራቸው ማለት ነው ሲረግጡት የነበረው ወዩሰሊ አለይህ በእሱ ላይም ሲሰግዱት የነበረው ለም ዩሽራዕ ሊኡመትህ ትጽናለ ለኡመታቸው አልተደነገግም አተመሱህ ቢህ በእሱ መዳባበስ ግልጽ ነው መደባበስ አካልን አልተፈቀደም ወላ ተቅቢሉሁ መሳሙ ፈከይፈ ቢማ ይቃሉ እንግዲህ ለነብዩ ይሄ ከተባለ ፈከይፈ ቢማ ይቃሉ በሌላው እንዴት ነው የሚባል ይመስልሃል በወልዮች በምን እየተባሉ ኢነ ገይረሁ ሰላ ፊሂ ከእሳቸው ውጭ ያለ ሰግዶበታል አውናማ አለይ ወይ በሱ ላይ ተኝቶበታል እየተባለ <clears throat> እየሄዱ ይንከባለሉበታል በረካም ፈልገው ፈተቅቢሉ ሸይኡን መሳም አንድ ነገር ነው ሚንዳሊከ ዛሊከ ፈተቅቢሉ ሸይኢን አንዳችን ነገር መሳም ሚንዳሊከ ዛሊከ ከዚህ ወተመሱሕ ቢሂ በሱም መደባበስ መደባበስ ገባችሁ አይደለ መቀባባት መደባበስ ቀድ ዓሊመ ልዑለማኡ ዑለማዎች በእርግጥ አውቀዋል ቢልኢድጢራሪ ሚን ዲን ልእስላም ከኢስላም እንግዲህ በጣም አንገብጋቢ ነው ብለዋል አነ ሃዛ ለይሰ ሚን ሸሪዓት እሱ ከሸሪያ አንዳችም አለመሆኑን በአጽንኦት ማለት ነው ይጢራር ማለት ማለት ነው በአጽንኦት ያስቀመጡት ነገር ነው። ግልጽ ነው አለ መደባበስ ምንም ማለት ማለት ነው መሳም ማለት